አሰላሙ አለይኩም ورحمة الله وبركاته በመቀጠል ዛሬ ኢንሻአላሁ ተዓላ ቡሉጉል መራም ሚን አዲለቲል አህካም የፓልቶክ ደርሳችን ትምህርታችን ይጀመራል። ባበተ የሙም ውስጥ እንገኛለን። ዛሬ የምንነሳው ኢንሻአላሁ ተዓላ ሐዲስ ቁጥር 10 113 ነው። ያው ከሱ ይዘን እንቀጥላለን اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين من يقرأ المتن فليتفضل مشكورا أو مشكورة السلام عليكم ورحمة الله وبركاته وعليكم السلام ورحمة الله بسم الله الرحمن الرحيم وعن علي رضي الله عنه قال إن كسرت إحدى زندي زندي فسألت رسول الله صلى الله عليه وسلم فأمرني أن أمسح على الجبائر رواه ابن ماجه بسند وات جدا طيب 13 ተቀርቷል ይመስላል لما من يوم أجيز وعن ابن عباس رضي الله عنهما في قوله عز وجل وإن كنتم مرضى أو على سفر قال إذا كانت بالرجل الجراحة في سبيل الله والقروح فيجنب فيخاف أن يموت إن اغتسل تيمم يمل رواه الدار قدني موقوفا ورفعه البزار وصححه ابن خزيمة والحاكم حادث درجة وموقوفنا ويعلن بعد لهم ወይም ኩንቱም መርዶ አው አላ ሰፈርን የሚለውን ሲያብራሩ እብኑ አባስ በአንድ ሰውዬ ላይ ቁስል ካለበት ፊ ፊሰቢልላህ ሲታገል በጥይት ወይም በሰይፍ ተመቶ ቁስል ነገር አለው ያ ያለው ደግሞ ጀናባ ሆነ በአጋጣሚ ቢታጠብ ውሃ በቁስሉ ገብቶ የሚገለው መሆኑን ከፈራ ተየሙም ማድረግ ይችላል ተየሙም ማድረግ ይችላል የሚል ነው ይሄን ሐዲስ አንድ ሐዲስ መርፎ አድርገው ከነብያችን አባባል አድርገው የዘገቡ አሉ ሌሎች ደግሞ መውቁፍ አድርገው ኢብኑ አባስ የተናገሩ የኢብኑ አባስ ትንታኔ አድርገው ያቀረቡት አለ ሶሂሁም መውቁፍ መሆኑ ነው በኢብኑ አባስ ላይ የቆመ መሆኑ ነው ማለት ነው ስለዚህ ሐዲሱ የሚያሳየን ቁስል ያለበት ሰው ውሃ ሊነካው የሚፈራ ካለ ተየሙም ማድረግ እንደሚችል ነው። ይሄ ማለት ሚሳሉን ሊደረሪ ሙቢህ ሊተየሙም ተየሙምን ሊያበቃ የሚችለውን ለመጥቀስ ያክል እንጂ ማንኛውም በሽታ ቁስል ብቻ አይደለም። ማንኛውም በሽታ ይዞት ውሃ መንካት የማይችል ከሆነ ሀታ እስከሚሞት እንኳን ቢሆንም በተይሙ መስገድ እንደሚችል ነው የሚያሳየው። አይደለም እሞታለሁ የሚል ስጋት ብቻ አይደለም፣ ዶረር ችግር ይፈጥርብኛል፣ ውሃ ከነካብኝ በሽታው ይቀጥልብኛል፣ ለምሳሌ ወይ ይባባስብኛል የሚል አቋም ያለው ሰው ያው ተይሙም ማድረግ እንደሚችል ነው። እንደገና ፊሰቢልላህ የተባለበት በአላህ መንገድ ለሀጃውስ ቢሆን ለዱንያስ ቢሆን የወጣው ሰውየው በምን ይሁን በምን ችግር ያጋጠመው ሰው ይችላል ነው ፊሰቢላህ አብዛኝ የሱሐቦች የሰለፎችን ጉዞ ስናየው ጉዞ የሚያጋጥማቸው ፊሰቢላህ ስለነበረ እንጂ ከዛ ውጭ ከሆነ አይቻልም ለማለት አይደለም እንደውም ሰፈር ሲወጡ ውሃ የማነስና ውሃ ያለማገኘት ችግር ስለሚኖርባቸው ከዚያም አንጻር ነው ውሃ ማጣትም ስለሚከሰትም ጭምር ነው ማለት ነው ውሃ የሚያገኝ ሰው ግን ውሃ እያለው መንገደኛም ቢሆን ተይሙም ያድርግ አንልም ማለት ነው طيب ስለዚህ ቁስል ያለበት ሰው ተይሙም ያድርግ ስንል ምናልባት ቁስሉ ተወሰነ ቦታ ላይ ሆኖ ያ ብቻ ከሆነ ውሃ የሚፈራው ሌላው ውሃ ቢነካው ችግር የማያመጣ ከሆነ ደግሞ የዛሬው ሐዲስ ይገልጸዋል ማለት ነው ምን የሚለው وعن علي رضي الله عنه أنه قال انكسرت إحدى زندي فسألت رسول الله صلى الله عليه وسلم فأمرني أن أمسح على الجبائر رواه ابن ماجه ቢሰነድን ዋሂን ጅደን አሁን የቀራሸው ማለት ነው ሐዲሱ ከአልይ ነው ተዘገበ የተባለው አልይ ደግሞ የሚቀጥለውን አሉ ምን አሉ ኢንከሰረት ኢህዳ ዘንደየ አንድ እጄ ተሰበረ ተሰበረች ወይም ወለም ማለኝ ወለም ታጋጠመኝ እጅ ላይ ማን ዘንድ የማት ዚራዕና ዘንድ የሚባል አለ ሁለቱ ሁለቱ የክንዳችን መያያዣ የሆነው ዘንድ ይባላል ምን ባለው ከብብታችን እስከ ኩምቢያችን ያለው ምንድነው ይባላል በአማርኛ የተከታተላችሁ ከሆነ መዳፍ አለ ቀጥሎ ክንድ አለ ከክንድ ቀጥሎ ወደ ላይ ያለው ወደ ሰውነታችን ያለው ምንድን ነው የሚባለው ክርን ክርንማ ማጠፊያው ነው ከማጠፊያውና ማጠፊያው መካከል ያለው ከብብታችንና ማጠፊያው መካከል ያለው ነው እንጂ ከጠፋችሁ እኩል ነን ማለት ነው ትከሻም ላይ ነው መሀል ላይ ያለው ሰውነታችን ምንድን ነው የሚባለው ጦንቻ ጦንቻ ይባላል እሺ እሺ ጦንቻው የሪ የሪም ታውቃላችሁ የሪው አፈርጥሟል ምናምን ይሄም የሚገባችሁ ከሆነ ጦንቻም ካላችሁት ያስከዳል ለማንኛውም ሁለትን ነው ዘንደየ ሲል ደግሞ ሁለት መሆናችን የሚያሳየው እንግዲህ ከዛ ፈርቆ ነው ከምን ሆኖ ነው ሐዲስ ለነገሩ ضعيف ስለሆነ ብዙም አያታግለንም ዘንድ የሚለውን ዘንደየ ሙሰና ነው ሁለቶቹ ነው ሁለት የክንድ መያያዣ ብዬ ነው ተረጎመው እንግዲህ እነሱ ተሰብረው ነበር በአጋጣሚና ነብያችን ጠየኳቸው ጠየኳቸው ምን ይሻለኛል ብዬ ፋመረኒ አዘዙኝ አን አምሳሃ ማበስን አለል ጀባይር በጥግ ላይ እና የተሰበረው ተጠግኗ ሰውዬ ታስሯል በዛ በታሰረው ላይ በሽጉ ላይ በፋሻ ሊሆን ይችላል በተለያዩ ነገር ሊታሸግ ይችላል በዛው ላይ እበስ ብለው አዘውኛል ስለዚህ እብኑ ማጀህ ናቸው በደካማ ዘገባ የዘገቡት ሐዲሱ ሁክሙ ግን ዞሮ ዞሮ ቁስል ያለው ሰው ጥግን ያለው ሰው ጥግኑን መፍታት አይጠበቅበትም በዛው ላይ በላው ላይ ማበስ ይችላል ነው እስከ መቼ ቁስሉ እስከሚድን ድረሳ ማለት ነው። እንደገና ሲጠገን በውዱ መጠገንም ሸርጥ አይደለም። መስህ አለ ኹፈይ ላይ ለምሳሌ ሲጠግ ሲለብሰው በንጹህ ውዱ መልበስ አለበት ነበር ያልነው ሸርጥ። እዚህ ቦታ ላይ ግን በሽታ ነው፣ ድንገት ታመመ፣ ድንገት ተሰበረ፣ ተጠገነ። ከዛ ቆይቶ መስገድ አይቀርምና ሊሰግድ ነው። በውዱ ስላላሰረው ይፍታው የሚባል ነገር የለም ነው لا يشترط في الجبيرة ረብጡሃ አላ ጧሃራቲን ነው የሚለው በንጽህና ፊት ማሰር አይጠበቅበትም በውዱ ማሰር አይጠበቅበትም ይሄ የኹፍ መስሐል ኹፍን ሁክም የሚ ከዛ የሚለይ ነው ማለት ነው እና እዚህ ጋር ዑለማዎች የተለያየ ሀሳብ አላቸው በእርግጠኝነት ተየሙም በሚያደርግበት ፊት ተየሙሚ አማ ታህተ ጀቢራ ከጥግኑ ስር ያለውን ተየሙም ማለት ያው ማበስ ማለት ነው። አብሶ ስለመስገድ የተለያየ ሐሳብ አላቸው። አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ አህመድ ከላይ ካበሰው ጥግኑን ፈቶ ማበስ ተየሙም ማድረግ አይጠበቅበትም ይላሉ። ኢማሙ ሻፊዒ ደግሞ የግድ ነው ይላሉ። አተየሙም አማ ታህተ ጀቢራ ከጥግኑ ስር ያለውን ተየሙም ማድረግ አለበት ተጨማሪ ደግሞ ማበስ ከላይ ማበስ ስንል በነገራችን በውሃ ነው ማበስ ማለት እጃችን አርጥበን ያንን የቁስን ቦታ ማበስ ወይም ጥግብ ላይ ማበስ ነው ተየሙም በምንልበት ግን ያው ባፈር ተየሙም ማድረግ ነው ስለዚህ ማሙ ሻፊ ምን አሉ ተየሙም ያደርጋል ያንን ቦታ እንደገና ደግሞ ከላይ ደግሞ ያብሳል በጥግኑ ላይ የሚል አቋም አላቸው ሷሂሁ እዚህ ቦታ ላይ ሁለቱ በደልና ሙብደል አይሰበሰብም ተየሙም በደል ነው ተየሙም በደልን አንል ውዱ ነው ሰውየው ውዱ እያደረገ ነው ያለው ስለዚህ ያችን ቦታ ማበስ ውሃ እንዲነካው ካልተፈለገ በላው ላይ ማበስ የሚጠበቅበት እንጂ ውዶ እያደረገ እያለ እንደገና ደግሞ ተይሙም አድርግ ብለን የምናዝበት አይኖረንም ነው طيب ስለዚህ ሷሂው ቀውል ሶስት አይማዎች የሄዱበት ጥግን በላው ላይ ይታበሳ ውዶ ሲያደርግ ተይሙም ሲያደርግ ከላይ ያብሳል እንጂ በውስጥ ይሄድ የሚባል ነገር የለም ነው በነገራችን ተይሙም የተወሰኑ አካላቶች ናቸው የሚፈለጉት እንጂ የዚህ እንዲህ ምናምን አይፈለግም طيب ቀጥሉ السلام عليكم ورحمة الله وبركاته أستاذنا وعن جابر وعن جابر بن عبد الله رضي الله عنهما في الرجل الذي شخ فاغتسل فمات شج كان يكفيه نعم كان يكفيه أن يتيمم ويأسب على جرحه هرقة ثم يمسح عليها ويغسل جسده رواه أبو داود بسند فيه ضعف وفيه اختلاف على رواته ጠይብ የፓልቶክ ደርስ እንግዲህ ያው መትን ሲሰበር ለማስተካከል አይመችም። እኔ መልሼ ስቀረው ሳስተካክለው በደንብ ትከታተላላችሁ ኢንሻአላህ። ወአን ጃቢርን ወይም አን ጃቢር ብን አብድላህ ከጃቢር ብን አብድላህ ተዘገበ ረዲየላሁ አንሁማ ከሁለቱም ያለን ስራ አላህ ይውደድላቸውና ፊረጁሊ ሰውዬን አስመልክተው አለዚ ያ ሰውዬ ሹጀ የቆሰለ የሆነ ሸጀሁ የሽጅሁ የሹጅሁ ሁለቱም ያስኬዳል ሸጃ ማለት ቁስል ማለት ነው ራስ ላይ ያለ ቁስል ምን ይባላል ሸጃህ ይባላል የራስ ቁስል ብቻ ሲሆን ሌላው ጁርህ ነው የምንለው ብዙ ጊዜ አረበኛው ላይ ግን የራስ ራስ ላይ ያለ ቁስል ቋቁቻ ምናምን ምናምን የታዩ ቁሶች አሉ ራስ ላይ የሚያጋጥሙ ማለት ነው እነሱ ምን ይባላሉ ሸጃህ እና የሆነ ራስ ላይ ቁስለት አጋጥሞት ነበርና ፈግተሰለ ታጠብለው ታጠበ ገላውን ጀናባ ሆኖ ማለት ነው ፈማተ በዛ ምክንያትም የሞተ ስለሆነው ሰው ያስመልክተው ነብዩ አለይሂ ሰላቱ ወሰለም ሲናገሩ አሉ ጃቢር ኢነማ ካነ የክፊህ አንየተየመም እከሌ ራስ ላይ ቁስል ነበረበት ገላውን ታጠበና አጋጣሚ ጀናባ ሆኖ በዛው አሳቦ መሙ አገርሽቶበት ሞተ እኮ አሏቸው ምን አሉ ኢነማ የክፊህ ኢነማ ካነ የክፊህ በቃው የነበረው ወይም ይጠበቅበት የነበረው እንኳን የተየመመ ተየሙም ማድረግ ብቻ ነበረ መታጠብ አልነበረም ወያዕሲበ ማሰር ነበረበት አላ ጁርሂሂ እቁስሉ ላይ ወያዕሲበ ማለት መጠምጠም መጠምጠም ወይም ማሰር ወይም ማሸግ ማለት ነው ፋሻ ነገር አላ ጁርሂ ቁስሉ ላይ ኺርቀተን አልዝሁ ቅዳጅ ልብስ አሉት ያው ፋሻውን ነው ከዚያም በኋላ ثم يمسح عليها በላው ላይ በሰበስ ነው እንጂ ውሃ መድፋትም አይጠበቅበትም ነበረ ويغسل سائر جسده ሌላውን ሰውነቱን ማጠብ ነበር የሚጠበቅበት ብለዋል ነው የሚለው ረዋሁ አቡ ዳውድ አቡ ዳውድ ዘግበውታል ቢሰነድን በዘገባ ፊህ በዛ ዘገባ ላይ ضعفን ዲክመት ያለው በሆነ ወፊህ ዘው ዘገባ ላይ اختلافን ልዩነት ይገኛል አላ ራዊህ በዘጋቢው ላይ ራዊው ዘጋቢው ማን ነው ከሌ ነው ከሌ የሚል اختلافም አለው ልዩነት አለ ነው የሚለው ሸጅ የራስ ቁስለት ነው ብለናል يعصب مع أن يعصب ማለት መጠምጠም ማለት ነው ብያቸዋለሁ ጥምጣም ዒሳባ ይባላል በዛው አጋጣሚ ጥምጣሙን ሲጠመጥመው አሰበሁ ይባላል ጠመጠመው ለማለት ነው ይህ ሀዲስ የሚያሳየው ያው ኸረጅና ፊ ሰፈርን ነው ጃብር የሚያወራው መንገድ ወጣን በመንገድ እየሄድን እያለ የሆነ ሰው እንቅፋት መታውና ወደቀ ሲወድቅ ደግሞ ራሱ ቆሰለ ይባሳልና ደግሞ በቁስለት ላይ እያለ ሰውየው እህትላም ሆነ ይገርማችኋል ሰው ሲታመም የሆነ አመልያ ምናምን በሚያደርግበት ሰዓት ብዙ ጊዜ ያጋጥማል ይሄ ነገር እህትላም መሆን ማለት ነው እና መንገድ ላይ እያሉ ወርቆ ራሱ ቆስሎ በዛ ላይ በመም ላይ እያለ እህትላም አጋጠመው እና ፈሰአለ አስሐበሁ ሷሃቦቹ ጓደኞቹን ጠየቀ ፈቃል ሀል ተጅዱነ ሊሩክሰተን ፊ ተይሙም ተይሙም አድርጌ ብሰግድ እንደው ይቻልልሃል የምትሉ ነገር አለ ወይ ብሎ ጠየቃቸው ጓደኞቹን ቃሉ ላ ለአንተ ተይሙም ማድረግ ይፈቀዳል የሚል ሩክሳ አናገኝልህም ማ ነጅዱ ለከ ሩክሰተን ወአንተ ተቅዲሩ አለ ማኢ ውሃን መጠቀም እየቻልክ እንዴት ብሎ አለ እንግዲህ የጃህል ፈትዋ አገኘ ማለት ነው እንዴት ብሎ ይሆናል አይሆንም አሉት ስለዚህ ስላቸው መታጠብ ነው ያለብህ አሉት ፈቅተሰለ ታጠበ ያው ዲን ከሆነማ ምን አደርጋለሁ ብሎ ታጠበ ፈማተ በዚያም ሰበብ ሞተ ሰውየው فلما قدمنا على رسول الله صلى الله ነብያችን ጋር ስንደርስ ነብያችን ጋር ስንሄድ ያው ጉዞውን ጨርሰው ማለት ነው أخبر بذلك ይህ ነገር ተነገራቸው ከላይ እንደዚህ ወድቆ ቆስሎ ሩክሳ አለኝ ብሎ ሲጠይቃቸው አይ መታጠብ ነው ያለብህ አሉ ታጠበ በዛው ታሞ ሞተ እኮ ሲሏቸው فقال رسول عليه الصلاه والسلام አሉ ይላል ምን አሉ ቀተሉሁ قتلهم الله። አላህ ይግደላቸውና ገደሉት እኮ ይሄን ሰውዬ እንዲህ ያለ ፈትዋ ሰጥተው ለመሞት ምክንያት ሆኑት እኮ ለማለት ነው መቼም ገደሉት ማለት በእጃቸው ደበደቡት ማለት አይደለም ምክንያት ሆኑት ለማለት ነው قتلهم الله ألا سألوا إذ لم يعلموا ካላወቁ ምን አለ ቢጠይቁ ሩክሱ አለኝ ብሎ ሲጠይቃቸው ካወቁ መናገር ካላወቁ ደግሞ ቢጠይቁ ምን ነበረ ፈኢነማ ሽፋኡ ልዕይ አሱአሉ የመሃይም መድሃኒቱ ጠይቆ መረዳት ነበር እንጂ መሀይምነትን ተሸክሞ ፈትዋ መስጠት አልነበረም ኢነማ ካነ የክፊህ አንየተየመም አሉ ከዛ በኋላ እንግዲህ ወደ ፈትዋው መጡ ኢነማ የክፊህ የሚያብቃቀው አንየተየመም ተየሙም ማድረግና ወያእሲበ አላ ጁርሂ ክርቀተን ቁስለቱ ቦታ ላይ ቅዳጅ ነገር ልብስ ፋሻ ነገር መጠምጠም ከዚያም በኋላ ثم يمسح عليها በላው ላይ ማበስ ሌላውነቱም ማጠብ ነበር የሚጠበቅበት እንጂ እነሱ ያሉት አልነበረም ይሄ ሐዲስ የቁርአኑን አንቀጽም ይስማማል ይላል ወኢን ኩንቱም መርዷ አው አላ ጁኑቢና ይቀበለፈም ወኢን ኩንቱም መርዷ አው አላ ሰፈሪን ወይም ኩንቱም መርዷ በሽተኛ ከሆናችሁ ወይም በጉዞ ላይ ከሆናችሁ እንዲህ ችግር ካጋጠማችሁ ቁርአኑ ዘው በሰፋ ጉገልጹታ ማን የዛን ሐሳብ ይሄ ሐዲስ ይስማማል ያው ታይሙ ማድረግ ይቻል ነበረ የሚለውን ይገጥማል እበሱ አብሶ መስገድ የሚለው ወላ يخالف صحيح صحيح سنة في جواز المسح على الكسور والجروح እሺ انما الحديث ضعيف وانما الحديث ضعيف ይሄ ሐዲስ ضعيف ነው ሀይቃ አሁን የቀራ ነው ضعيف ነው በይሃቂ ضعيف ብለውታል ከነብያችን የሚገኝ አይደለም ብለውታል ሶሂህ ቢሆን ኑሮ ግን يدل الحديث على مشروعية المسح على الجبيرة سواء كانت على جرح أو كسر ስብራት የሚሆን ቁስለት የሚሆን የታሸገው ነገር ያው ተይሙም ማድረግ ወይም ማበስ ይቻላል ነው የሚያሳየው ወሄ አዚመቱን ወለሰ ሩክሷ በዚህ ሐዲስ አይነት ስንወስደው ሩክሷ ነው ሳይሆን ደግሞ ዋጅብ ነው ነው ለምን ቀተለሁሙላህ እያሉ ይግደላቸውና ገደሉት እያሉ ሌላው አን الواجب المسح على كل الجبيرة وليس على بعضها ጥግኑ ሙሉ ነው የሚታበሰው ደግሞ ግማሹ መሆን የለበትም ነው እንደ ኹፈይን ኹፍ የሚታበሰው ከላይ ብቻ ነው አይደል ሙሉ አይታበስም ጀቢራ ግን ጥግን ግን ሁሉም ነው መታበስ ያለበት ሲታበስ ማለት ነው ታይም ማን ነው ኹፍ ከሆነ ግን ከላይ ብቻ የሚታበሰው ከታቹ ወይም በቀኝ በቀኝ በግራ በኋላ አይታበስም ማለት ነው ጥግን ከሆነ ግን ሙላው መታበስ እንዳለበት ነው የሚያሳየው እዚህ ጋር አንዳንድ ሀነፍዮች የሚያመጡት ነገር አለ አብዛኙን ካበሰ ይበቃል የሚል ነገር አላቸው እሱም መረጃ የለውም ሌላው ሰውነቱ ከጥግኑ ወይም ከስብራቱ ውጭ ያለው ግን ሙሉ መታጠብ እንዳለበት ነው የሚያሳየው ማለት ነው እንግዲህ አንድ ስብራት ያለበት ሰው ሊታጠብ ይችላል ሊያብስ ይችላል ተይሙም ሊያደርግ ይችላል ማለትንም ያሳያል ነው የሚታጠበው የትኛውን ሰውነት ነው ጤናማውን ሰውነት ማለት ነው የሚያብሰው ምንኛውን ነው ከጥግም በላይ ያለውን ከፍ በላይ ያለውን ማለት ነው ተይሙም የሚያደርገውሳ ጥግኑ ለሚሸፍነው ቦታ አላየሃል መዝሃቡ ጅምሁር እዚህ ቦታ ላይ ጅምሁሩ ዑለማ የሚያስቀምጡት አነ ማ ተሕተ ከጥግኑ ስር ያለው ላ ዩተየመሙ አንሁ በል የምሰሁ ፈቀጥ አው በል ይምሰሁ ፈቀጥ መታበስ ብቻ እንጂ ከላይ ያለው ተየሙም የለውም ነው ይሄን የጅምሁር ዑለማ እንደ ኢማሙ ሻፊዒና ሐዲሱ ይሄ ሐዲስ እንዲያሳየው ነው እንጂ አሁን ትንታኔን የሰጠነው መሆን ያለበት የጥግኑ ቦታ መታበስ ሌላው መታጠብ ነው ያለበት ነው ቀጥሉ ለበረካቱ عليكم السلام ورحمة الله الله وعن ابن عباس رضي الله عنهما قال من السنة إل- إلا يصلي الرجل بالتيمم ألا ألا يصلي الرجل بالتيمم إلا صلاة واحدة ثم يتيمم للصلاة الأخرى رواه الدار القطبي بإسناد ضعيف جدا طيب እንግዲህ አንዳንድ ከመሐዲሶች የሚያመጡት እብኑ ሐጀር ረሂመሁላህ ይሄ ضعيف ሐዲስ ያስቀመጠው አንደኛ ሐዲስ ضعيف ስለሆነ መያዝ የለበትም ደካማ ሐዲስ ምንም ዋጋ የለውም ለማለት ነው ምናልባት እንደ ታዋቂ ትልቅ ሐዲስ አስመስ እዚህ ሂደዋል ብለን የምናስቀምጠውን ነገር እንድንይዘው ተፈልጎ ነው طيب وعن ابن عباس كعبد الله بن عباس تزجب رضي الله عنهما يهلتن سرا الله يولد الله أنه قال ابن عباس قالوا من السنة كنا قالوا عند الصحابي ብድግ ብሎ من السنة ካለ ያው ሐዲሱ መርፎ ነው የሚሆነው ከነብያችን የሰማው መሆን አለበት ፍልስፍና የማይገባው ነገር ስለሆነ من السنة ካለ ከሱና ነው አሉ ምኑ አላ ይሰሊ الرجل ሰውየው አለመስገዱ አለመስገዱ ቢተየሙሚ በተየሙሙ ባደረገው ተየሙም ማለት ነው ኢላ ሶላተን ዋሂዳ ጨመር ከሱና ነው በአንድ ተየሙም አንድ ሶላት ብቻ ነው መሰገድ ያለበት ሌላ መሰገድ የለበትም የሚለው አባባል ከሱና ነው ማለት ሐዲስ ነው ድጋፍ አለው ማለታቸው ነው ثم يتيمموا ሌላ ሶላት መስገድ ከፈለገ ثم يتيمم ከዛ ተየሙም ያድርግ ወይም ደግሞ ثم يتيمم ልንል እንችላለን للصلاه الاخرى ለሌላኛው ሶላት ተየሙም ያድርግ እንጂ በአንዱ ተየሙም ሌላ ሶላት መስገድ የለበትም እያሉን ነው ሐዲሱ ግን ዳረቁን ይዘግበውታል በጣም በደከመ ዘገባ እያለን ነው ጅድን ማለቱ ምንድነው ምንም የሚነሳ ነገር የለውም ሐዲሱ ለማለት ነው طيب من السنة من سنة النبي صلى الله عليه وسلم ማለት ነው حكم الرفع ይሰጠዋል ብያቸዋለሁ አላ يصلي الرجل بالتيمم إلا صلاة إلا صلاة واحدة ማለት አለ እሺ ስለዚህ ሐዲስ ምንድነው አሁን የሚያሳየን ተየሙም ያደረገ ሰው በአንድ ተየሙም አንድ ሶላት እንጂ ከዛ በላይ መጨመር አይችልም ማለት ነው የሚያሳየው እና ትክክል ነው ለዙሁር ተየሙም አደረኩኝ አሱር ደረሰ ውዱእን የሚያጠፋ ነገር ምንም አልሰራሁም በዛ ተየሙም መስገድ እችላለሁ አልችልም አንድ ዙሁር ላይ ተየሙም አደረኩኝ ፈርዱን ሰገድኩኝ ደግሞ ሱና ልሰግድ ነው ዙሁሩ አንድ ሶላት ነው ሱናው አንድ ሶላት ነው አሁንም ተየሙም ማድረግ አለብህ ልባል ነው የሚያሳየው ስለዚህ የጅቡ على المتيمم ان يتيمم للصلاه الاخرى تيمما اخر ሌላ ሶላት ሌላ ተየሙም ማድረግ አለበት ማለት ነበር የሚያሳየው የሐዲስ ሰሂህ ቢሆን ዑሙሙ የጠቅላላ ጀነራል አነጋገሩ ለሌላ ሶላት ተየሙም ማድረግ እንዳለ ያሳያል ያ የሚሰገደው ሁለት ሶላት አንድ ወቅት ላይ ዙሁር ላይ የሚሆን አይ ዙሁርና አሱር ላይ የሚሆን ማን ወቅቱ ሁለት ወቅት ላይ የምንስገደው ሁለቱን ሶላት አንድ ወቅት ላይ የምንስገደው ጀምር እናደርግ እንችላለን ለምሳሌ ዙሁር እና አሱርን አንድ ላይ ልንሰግድ እንችላለን አ መግሪብና ኢሻን አንድ ላይ ልንሰግድ እንችላለን ያም ቢሆን አው አይቻልም ነው የሚያሳየው በአንድ ተየሙም አይቻልም ነው የሚያሳየው طيب ስለዚህ ዑለማዎች በዚህ ላይ ምን ብለዋል ይሄን ሐዲስ ደካማ ነው ብለዋል ኢብኑ ሐጀር ደካማ ከሆነ ምን ማድረግ አለብን ተየሙም የሚለው ነገር የውዱን መጥፋት ያነሳል አያነሳም ወይስ ሙቢህ ለሶላት እንደ ለመስገድ ያበቃል ነው ወይስ የውዱ መጥፋት የሚባለው ነገር ላንዲው ያጠፋል ምን ሰፋ ያለ ኺላፍ አለ ከፊሎቹ ራፊዑን አሉ ራፊዑን ሙጥለቀን ተየሙም ማድረግ ሁሉንም ነገር ያነሳል አሉ ሙቢህ ለሶላትም ነው ውዱእ መጥፋትንም ያነሳል አሉ ማን አቡ ሐኒፋ በአንድ ዘገባ ኢማም አህመድም አሉበት ሼኹ ልእስላም ተይሚያ ነብዩ ጀውዚ ኢማሙ ማሊክና ሻፊዒ በአንድ ወሬ ደግሞ ኢማሙ አህመድ አይ የውዶ መጥፋትን አያነሳም ግን ተይሙም ማድረጋችን ሶላት እንድንሰግድ ያበቃል ማለት ነው ይላሉ ለዚህማ ተብሎ ለእያንዳንዱ ወቅት ተይሙም ማድረግ አለበት ሰውየው ተብሏል ውዱእ መጥፋትን ቢያነሳ ኑሮ ድጋሚ ታይሙ ማድረግ አይባልም ነበረ አሉ ሌላ ወቅት ሲገባ ተየሙሙ ተበላሽቶበታል አሉ እነማን ናቸው ኢማሙ ሻፊዒ ኢማሙ ማሊክና በአንድ ዘገባ ኢማሙ አህመድ ስለዚህ ዙሁር ላይ ተይሙ ማድረግን አሱር ከገባ ሰውየው ውዶ ተበላሽቷል ተይሙ ተበላሽቷል እንደገና ተይሙ ማድረግ አለበት ነው የሚሉት ወሷሒሁ እዚህ ጋር ግን ትክክለኛው ልንይዘው የምንችለው ሁላችንም ልንረዳው ልንወስደው ልንሰራበት ልንተገብርበት የሚቻለው የመጀመሪያው ነው ሙቢህ ነው ማን ነው ራፊ ነው የውዶ መጥፋት ያነሳል ተየሙም የሚለው ነው ያ ከሆነ ደግሞ ውዶን የሚያጠፋ ነገር እስካልተከሰተ ድረስ በዛው ተየሙም ብዙ ሶላት መስገድ ይችላል ነው እዛው ዙህር ወቅት ላይ የሚሆን የዙህር ወቅት ወጥቶ አስር ሲመጣ የሚሆን ይችላል ነው ስለዚህ ውዱ አድርገን ውዱአችን የሚያበላሽ ነገር እስካልመጣ ድረስ የፈለግነውን ሶላት መስገድ እንደምንችል ሁሉ ተየሙም አድርገንም ተየሙማችን የሚያበላሽ ነገር እስካልሰራን ድረስ በዛ ተየሙም የፈለግነውን መስገድ እንችላለን ነው ሷሂሁ ቀውል ይሄ ነው ይሄ ሐዲስ ሷሂህ ሆኖ ቢሆን አዎ እንቀበል ነበር ኢማሙ ሻፊዒን አባባል እነ ኢማሙ ማሊክን አካሄድ ግን አይደለም ስለዚህ فإن الصحيح هو أن أن المتيمم يصلي بالتيمم الواحد ما شاء من فروض ونوافل። ፈርድም ሶላት ይሁን ሱና ሶላት የፈለገውን ይስገድ በአንዱ ተየሙም ነው ويستبيح به كل ما يستبيح بطهارة الماء በውሃ ውዱ አድርጎ በውሃ ታጥቦ ሊሰራው የሚችለውን ነገር ሁሉ መስራት ይችላል ሐታ የጅድ ልማ ባሁን ውሃ እስከሚያገኝ ነው ውሃ ላጣው ማለት ነው ወይም ደግሞ ውዶ ውሃ እያለ መታጠብ የማይችለው ከሆነ ችግር እስከሚወገድ ድረሳ ማለት ነው طيب تفضل السلام عليكم ورحمة الله وبركاته وعليكم السلام ورحمة الله بسم الله والصلاة والسلام على رسول الله وعلى آله وصحبه وعلى آله وصحبه أجمعين باب الحيض عن عائشة رضي الله عنها أن عائشة رضي الله عنها أن فاطمة بنت أبي حبيش كانت تستحب فقال لها رسول صلى الله عليه وسلم إن دم الحيض دم أسود يعرف فإذا كان ذلك فأمسكي عن الصلاة فإذا كان الآخر فتوضئي وصلي رواه, رواه أبو داود والنسائي وصححه ابن أحبان والحاكم واستنكره أبو حاتم طيب وعن عائشة كع ይቅርታ ባቡል ሐይዲ ብለሻል ስለ ሐይድ የሚገልጽ ነው ባቡል ሐይዲ ስለ ወር አበባ የሚገልጽ ነው በወር በወር ስለሚመጣ ብዙን ጊዜ ወር አበባ አንዳንዶቻችሁ ሁለቴ ልታወት ትችላላችሁ በአንድ ወር ውስጥ ግን በየወሩ ስለሚመጣ ስያሜውም የወር አበባ ይሉታል ባገላለጽ በፈረንጆቹ ቋንቋ ሳይሆን ማለት ነው حاضت المرأة تحيض حيضا ومحيضا فهي حائض بنا حائض ነው حائضቱን حائض من ነው بنا ستي لمالت حائض من ምን ነው اذا جرى دمها وين ወይም በብልቷ ፈሳሽ ደም በምታይ ሰዓት حاضت المرأة فهي حائض እንላለን والتاء المرأة تلحق الصفات تفرقة بين المذكر والمؤنث ولكن الأوصاف الخاصة بالنساء لا تقوها إلا سماعا ስለዚህ አንዷን ሴት ፉላና ሐኢዶቱን አንልም ሐኢዱ ነው ነው ወንድ የወር አበባ ስለማያይ እዚህ ጋር ወንድና ሴትን የሚለይታ አንፈልግም አንዳንድ ወንዶች ሀይዳየሁ ይላሉ መሰግድ አንዳንድ ጊዜ አይደል ያው ችግር ሲያጋጥማቸው ማለት እንጂ ደም ሲፈሳቸው አይደለም ውዶ ፈታሁም ይላሉ አንዳንድ ጊዜ ችግር አጋጠመኝ ለማለት የሚጠቀሙት ይሄ ስለዚህ ሴት የወር አበባ ታያለች ወንድ ልጅ ስለማያይ ፈሄ ሐኢዱን ነው የምንለው ወንድ የሚያይ ቢሆን ኑሮ ግን እሷ ሐኢዶቱን ትባላለች ወንድየው ሐኢዱን ነበር የሚባለው ማለት ነው طيب على ይህል ይሄ የአረበኛውን ቋንቋ ነው ብዙ ላትቸገሩበት ትችላላችሁ የወር አበባ እንግዲህ ሸይኡን خلقه الله عز وجل على بنات አደም በአባታችን አደም ሴት ልጆች ላይ አላህ የፈጠረው የወሰነው በየወሩ ወይም ከዛም ባነሰ የሚፈስ ደም ነው ለምን አስፈለገ ልትሉ ትችላላችሁ እንደገና ነፍሰ ጡር በምትሆንበት ሰዓት ደግሞ ይቆማል ይሄ ነገር አይፈስም ለምን ራሱን የቻለ ህክማ አለው በአዘቦቱ እንዲፈስ ያደረገው ለህክማ ነው ባረገዜ ሰዓት እንዲቆም ያደረገው እንዳይፈስ ያደረገውም ለህክማ ነው ህክማው ልናውቀው እንችላለን ላናውቅ እንችላለን طيب ስለዚህ ሀይድ ስለመጣ ልትጨነቁ ወይም ደግሞ ልትነወሩ አይገባችሁም ነው አይሻ ረዲየላሁ ዐንሃ ወር አበባ ላይ ባለችበት ሰዓት ሐጅ ላይ ባለችበት ሰዓት የወር አበባው መጣባት የወር አበባው በሚመጣበት ሰዓት ምን ይሻለኛል ብላ በተከዘችበት ሰዓት ነብዩ አለይሂ ሰላቱ ወሰላም ይሄ እኮ ሸይኡን خلقه الله على بنات آدم በአደም ሴት ልጆች ላይ አላህ የወሰነው ነገር ነው ስለዚህ ኢፍዓሊ ማ ፈዓለሁ الحاج غير አላ ተጡፊ ቢልበይት በበይቱላህ ብቻ እንዲያስ ጧፍ እንዲያታደርግ እንጂ ሌላውን ሁሉ መስራት ትችያለሽ ብለው የወር አበባን ማንነት አላህ የፈጠረው መሆኑን በግልጽ አስቀምጠዋል ቁርአንም ወይስአሉንከ አን ልመሒድ ቁል ሆ አደን ስለ ወር አበባ ይጠይቁሃል ስለዳ ነው ያው ቆሻሻ ነው በላቸው ነው ቆሻሻ ነው እሱ በመጣበት ሰዓት ሶላት እንዳቀርቡ ጾም እንዳጾሙ እንዲሁም ከባል ጋር ግንኙነት እንዳታደርጉ የሚለው ሁክም መጥተዋል ማለት ነው። የወር አበባን በተመለከተ ሀዲሶችም ብዙ መጥተዋል። አሁን የምንቀራቸው ወደፊት ሐዲሶችም በግልጽ የሚያስቀምጡት ይሆናል ማለት ነው። ሐምና ቢንቱ ጀህሽ ያወራቸው ሐዲስ አለ። ኡሙ ሐቢባ ቢንቱ ጀህሽ ያወራቸው አለ። ፋጡማ ቢንቱ አቢ ሁበሽ አሁን የምንቀረው አለ። ብዙ ሐዲሶች አሉ ማለት ነው። የወር አበባን መምጣትና የወር አበባን حكم አስመልክቶ إجماع ነው። ኢጅማዕ ያለበት ጉዳይ ነው ማለት ነው ስለዚህ ወደ ሐዲሱ እንምጣና عن عائشة رضي الله عنها أن فاطمة بنت أبي حبيش يا أبو حبيش يا أبو حبيش ልጅ የሆነችው ፋጡማ ካነ ቱስተሃዱ የወር አበባ ያጋጥማት ነበረ ወይም ደግሞ ቱስተሃዱ ማለት ያው ሰፋ ያለ የወር አበባ ያጋጥማት ነበረ ማለት ነው። እስቲሓዷ የሚለው ያው ትንታኔው እንመጣበታለን። ሙሉውን ወሩን የሚፈስ ደም ከሆነ የበሽታ ደም ነው። እሱ እስቲሓዷ ይባላል። ተስተሓዱ ማለት ይፈሳታል ደም ለብዙ ጊዜ ማለት ነው። ፈቃለ ለሃ ረሱሉላህ ሰለላሁ ዐለይሂ ወሰለም እና ምን ይሻለኛል ተቸገርኩኝ እያለች ረሱሉን ስታማክራቸው እሳቸው ምን አሏት ኢነ ደመል ሐይድ ያሏት የወር አበባ የሚባለው ደም ደሙን አስወዱ ጥቁር ደም ነው ከለሩ ጠቆር ያለ ነው ደም ሆኖ ጠቆር ያለ ዩዕረፉ የሚታወቅ ነው የሚታወቅ ጥቁር ነው አሏት فإذا كان ذلك فإذا كان ذلك ያስኬዳል ይሄ ነገር ከተከሰተ ወይም ይሄ ነገር ከተከሰተብሽ ለሷ ስናይ ዛሊክ እንላለን ለድርጊቱ ስናየው ዛሊከ እንላለን ችግር የለው فاذا كان ذلك ይሄ ነገር ሲከሰትብሽ አሁን ያልኩሽ ጠቆር ያለው ደም ሲከሰት فامسكي عن الصلاه ሶላት ከመስገድ አቁሚ አሏት فاذا كان الاخر ሌላኛው ሲሆን ደግሞ የወር አበባ ምልክት ከሚያሳየው ደም ውጭ ከሆነ ማን ሌላኛው ማለት ያን ጊዜ ፈተወጧይ ውዱ አድርጊ ፈሳሹ ባይቆምም ማለት ቆም ፈተወዷይ ውዱ አድርጊ ወሰሊ ስገጅም አሏት ማለት ምንድነው አንዴ ተጣጣለ የግድ ነው ለምሳሌ ጥቁር እያየ የጥቁር ደም እያየች ቆይታ ሰባት ቀን ሞላ ከዛ ደሙ ተቀየረ ገላሽን ታጠቢ አንድ ጊዜ ከዛ በኋላ ባይቆምልሽም ከለሩ ወደ መቀየርና የበሽታ ደም ካሳየሽ ውዱ አድርጊ ወሰሊ ስገጂ ነው እዚህ ጋር እንዳትረሱ ምንም ገላዋን ሳታጥብ ወደ ውዱ ጋር ትስገዲ ማለት አይደለም አንድ የገላዋን ታጥባ ከዛ በኋላ በየወቅቱ ውዱ ታድርግ ማለት ነው ረዋሁ አቡ ዳውድ ወነሳኢዩ አቡ ዳውድና ነሳኢ ዘግበውታል ወሰሐሐሁ እብኑ ሒባን እብኑ ሒባንም ትክክለኛ ብለውታል ወልሐኪሙ ሐኪምም እንደዚሁ ትክክለኛ ብለውታል ወስተንከረሁ አቡ ሐቲም አቡ ሐቲም ግን አጣጥሎታል ሐዲሱ ሙንከር ነው ኧረ ትክክል አይደለም ብሎታል ነው የሚለው እሺ የሚቀጥለው አለ ትቀሩታላችሁ ወላ ልቅረው وفي حديث أسماء بنت أميس طيب نقراو وفي حديث أسماء بنت عميس أسماء بنت عميس بزقبتش عند أبي داود ولتجلس في مركن فإذا رأت صفرة فوق الماء فلتغتسل للظهر والعصر غسلا واحدا وتغتسل للمغرب والعشاء غسلا واحدا وتغتسل للفجر غسلا واحدا وتتوضا فيما بين ذلك የሚል ዘገባ አለ ነው አስማዕ ቢንቱ ዑመይስም ስለዘገበችው ነው ሐዲሱን ሐዲሱ ደግሞ አቡ ዳውድ እንደ አቡ ዳውድ ዘንድ ይገኛል ማለት ነው ምን ይላል እንደዚህ ያለ የበሽታ ደም ያጋጥመኛል ምን ይሻለኛል ስትላቸው የወር አበባ እኮ ጥቁርና የሚታወቅ ነው ይሄ ነገር ሲያጋጥምሽ ሶላት ከመስገድ አቁሚ ከመጾም ከምናምን አቁሚ ያኛው ደግሞ ውዱእ ስገጂ የሚለው እንዳለ ሆኖ ወልተጅሊስ ትቀመጥ አሉ። ወልተጅሊስ ትቀመጥ ፊ ሚርከኒን እንግዶች መጥተው እየረበሹ ነው እንግዲህ ቻሉት። ወልተጅሊስ ትቀመጥ ፊ ሆነ ገንዳ ነገር ላይ ማለት ሚርከን ማለት ገንዳ ታውቃላችሁ፣ ሻወር ምትወስዱበት ገንዳ አለ አንዳንድ ጊዜ ቁጭ የምንልበት ወይም በሀገራችን ልብስ የምናጥብ በአዲስ አበባ ዙሪያ ማለት ነው እዛ ላይ ትቀመጥ فاذا راى ሱፍረተ የሆነ ቢጫ ነገር ካየች ሱፍራ ማለት ቢጫ ነገር ካየች ፈውቀል ማኢ አዎ ገበታ ያስኬዳል ፈውቀል ማኢ ከውሃ በላይ ገበታው ላይ ውሃ ወይም ሳፋ የምንለው አሁን ሳፋ ላይ ውሃ ወይም ገንዳ ላይ ውሃ ታስቀምጣለች እዛ ላይ ቁጭ ትላለች ማለት ነው በመቀመጫዋ ከልብስ ውጭ ሆና ማለት ነው ነገራችን ላይ ከዛ ውሃው ላይ ሲፈስ ያደሙ ታለች ቢጫ ነገር ከሆነ ጨርሳለች ማለት ነው ወራባዋን ፈልተግተስል ለዙህሪ ለዙሁር ወልዓስር ለዓስር ወስለ ዋሂድን አንድ ትታጠብና ትስገድ ማለት ነው ጀመት አድርግ ማለት እኮ ነው ዙሁርና ዓስርን ገላውን ትታጠብና አንድ ትስገድ ወተቅተስ ቢመግሪብ ወልኢሻ ኢሻና መግሪብ ደግሞ አንድ ላይ ገላዋን ታጥባ ቁስል ዋሂድ አንድ ትጥብና ለሁለቱም ሶላት ትስገድ ጨርሳለች ወተቅተሲሉ ለፈጅሪ ቁስል ዋሂድን የሱብሂ ሶላት ከሌላ ሶላት ጋር ስለማይጨፈለቅ ራሱን የቻለ አንድ ትጥበት ሶስቴ በአምስት አውቃት ሶላት ሶስቴ ትታጠባለች እያሉ ነው ወተተወضእ ውዱእ እያደረገ ትስገድ ከዛ በኋላ ፊማ በይነ ዛሊከ በዚህ መካከል ባለው እንግዲህ ፊማ በይነ ዛሊከ ማለት ያው ከዚህ በኋላ ለማለት ነው የተፈለገው። ከዚህ በኋላ ያኛው የወር አበባ ደግሞ መጣ እስከሚባል ድረስ ውዱ እያደረገ በየወቅቱ ትስገዲ ነው። طيب ሀዲሱ ዙሮ ዙሮ አቡ ዳውድ ነሳይ የዘገቡት صحيح ነው። እብኑ ማናቸው አቡ ሀቲም استنكار ቢያደርጉትም ሌሎቹ ሐዲሶችን በሙሉ በመጭመቅ ሷሂህ የሚለውን ተቀብለዋል ወስደውታል እንደውም የአስማ ሐዲስ إنه شرط مسلم ብለዋል ኢማሙ ዘሃቢ على شرط مسلم የሙስሊምን መስፈርት ያሟላ ሙስሊም ባይዘግቡትም የሙስሊምን መስፈርት አሟልቶ የተዘገበ ዘገበውና ይቻላል ነው ቱስተሃዱ የሚለው ላይ የበሽታ ደም ታይ ነበር ብላችሁ ነው የምትረጉሙት እስቲሐዷ ማለት የደም መፍሰስ ሲሆን ከሀይድ የሚለይበት ያለ ጊዜው ያለ ወቅቱ የሚመጣ እንዲሁ ዝም ብሎ የሚፈስ ደም ነው አልስቲሐዶቱ هو سيلان الدم في غير اوقاته المعتاده ከተለመደው ሰዓት ውጭ የሚፈስ ደም ለማለት ነው እና ወይخرጁ ይፈሳል እሱ ደግሞ ይወጣል ነቲጀተ ወረሚን በእብጠት ምክንያት አው ኢልቲሃብን ወይም ቁስለት ነገር አው غير ذلك ወይም ከዚህ ውጭ ያለ በሽታ ሲመጣ ማህፀን ላይ የሚፈጠር በሽታ ማለት ነው የማህፀን በሽታ አንደኛ እበጥ እጢ የምንለው ማለት ነው እበጥ ማለት እጢ ነው የሚባለው ውስጥ ሲሆን ላይ ሲሆን እበጥ ነው የምንለው አይደል ያው የማህፀን እጢ ነገር የእጢ ይፈጠርና ከዛ ይፈሳል ማለት ነው ወይም ደግሞ ቁስለት ሲመጣ የወር አበባው ከማህፀን ከውስጥ የሚወጣ ሳይሆን እዛው ከቁስለቱ የሚፈስ ደም ሊሆን ይችላል ማለት ነው። አው ፊ ዑኑቅ ረሂሚ ወይም ማህፀኗ ምን ልበለው ጫንቃ ላይ ማለት ነው። እንደ አንገት አንገት እያንገራ ዑኑቅ ማለት አሁን የአንገት ማለት ነው። የማህፀኑ የራሱ የሆነ ዑኑቅ የሚባል አለ። አንገትያ የሚባል ክፍል አለው ማለት ነው። እዛ አካባቢ ላይ የሚፈጠር ሊሆንም ይችላል ይላል ወይም ደግሞ እንፊታህ <clears throat> ሸሪያን አለይኩም ሰላም ምንም ሆነ ምን ያለ ጊዜውና ያለ ወቅቱ የተለመደውና የታወቀው የወር አበባ ከሚመጣበት ምንጭ ሳይሆን ከዛ ውጭ የሚፈስ ደም እስቲሃዳ ይባላል ነው በጥቅሉ የሚያስማማን ሚርከን ማለት እቃ ነው ይላል ዊዓኡን تغسل فيه ልብስ የሚታጠብበት ነው የሚለው ሳፋ ገበታ ያው ነው ሱፍራ ማለት ከቀይ ደም ለወጥ ያለ ነገር ሲመጣ ሱፍራ ይሉታል ቢጫ ይሉታል እነማ ذلك ካፉን በከስራ አንብቡት ፋቱም ይቻላል ብሏል አምሲኪ አን ሶላ ሶላት ተከልከይ አቁሚ አትስገጂ ኩፍ አን ሶላቲ ወትርኪሃ ማለት ነው እሺ እዚህ ሐዲስ ላይ በግልጽ የሚያስቀምጠው የወር አበባን ደም ማንነት ምንነት ነው የሚገልጸው። እሱም ደግሞ ሲሆን ምን ሁክም እንደሚያስከትል ነው የሚያሳየው። በዝርዝር ይመጣል ኢንሻአላህ። አጽል ላይ የሚፈጠር የሆርሞናት በሱ ምክንያት የሚመጣ ነው ይላል። ያው እንግዲህ እንቁላሉ ምን እያሉ የሚሉት ነገር አለ፣ የሳይንሱ ነገር ነው። እሱን ለእናንተ ልቀቀው ማለት ነው። እሱ በሚመጣበት ሰዓት ሶላት ይከለከላል፣ ጾም ይከለከላል፣ ከባል ጋር ግንኙነት ይከለከላል ነው። ደመል እስቲሃጣ የበሽታ ደም ከሆነ ግን የበሽታ ደም ከሆነ ግን ሶላትን አይከለክልም፣ ጾምን አይከለክልም፣ ግንኙነትንም አይከለክልም ነው የምንለው። አነ ደመል እስቲሃዳ ለይሰ ለሁ ሁክሙ ደሚል ሐይድ ነው የእስቲሃዳ ሁክምና ብያኔና የወራባ ሁክም ብያኔ ይለያያል ነው አሁን እንደዘረዘኩላችሁ እስቲሃዷ ያው በበሽታ የሚመጣ ነው ብያችኋለሁ ሌላው እስቲሃዷ ላይ በየሶላቱ ወቅት ዙሁር ላይ ሙዶ አስር ላይ ሙዶ መግሪብ ላይ ኢሻ እያለች በየወቅቱ ውዶ ማድረግ እንዳለባት ያው ሰው የሆነ ሀዲስ ነው ያለው የደምን ማበስ ለሶላት አስፈላጊ እንደሆነ ደም በኢጅማዕ ነጃሳ ነው የሚሉት እንግዲህ በተለይ የወር አበባ ደም ምንም አያጠራጥርም ነጃሳ ነው አጧሃረቱ ምን ነጃሳ ከነጃሳ መጽዳት እንዳለብን ነው ታጥብ ማለቱ እንድትጸዳ ተፈልጎ ነው ማለት ነው ሌላው ሴቶች የሚናገሩት ንግግር ተቀባይነት አለው አይደል ነው የለው ሴቶች እንደዚህ ሆንኩኝ እንዲህ አጋጠመ ቢሉ ይሰማሉ ማለት ነው ተከራካሪ ናቸው ሰብአዊ መብት እናንተማ የለም አትሉ መቼም ንግግሩ ይሰማል ነው ይሄው እቺ ፋጡማ ቢንቱ አቢ ሁበሽም ሆነች ሌሎችም ይሄው ችግር አጋጠመኝ እንዲህ አጋጥመኛል ሲሉ እስቲ ሂዱና ቸክ አድርጉት ላብራቶሪ አድርጉት አልተባለም ንግግሯን ሰምተው ሁክም ነው የሰጡ ዝም ብለው ምስክር ይፈለግ ማን ይመሰክርልሻል ባልሽ ይመሰክራሉ ሲያምጪው እንኳ አላሉም ማለት ነው ስለዚህ ተሳስተው እንኳ ወይም ደግሞ እንሸውዳለን ብለው ቢናገሩ እንኳ ተጠያቂ አሉ አላህ ፊት እንጂ እኛ እንደ ወራ አበባ ካለች ተፈታ ለምሳሌ ሶስት ወራ አበባ ካለ እዳው አልቋል ነው የምንለው ሁክም እንሰጣለን ገና ላይ ካለችም አልጨረሰችም ነው የምንለው ጨርሳ አልጨረስኩም ያላየችውን አይቻለሁ ካለች ወንጀሉ የሷ ነው ንግግሯን ግን እንሰማዋለን ነው እንቀበላታለን ነው طيب አርግዣለሁ ካለችም እንደዛው እዳ ላይም እንዲሁ የኢስቲሃዷ በሽታ የበሽታ ደም የያዛት ሴት ያው መስገድ እንዳለባት ነው በግልጽ የሚያስቀምጠው ሶላት እንዳታሳልፍ ነው ጅምሁር ዑለማ የሚያስቀምጡት ገላ መታጠብ በየሶላቱ ለዙህርና ላሱል አንዴ ላሱ ለዙህርና ላሱል ለመግሪብና ለኢሻ የሚለው ነገርም የለባትም ነው የሚሉት አንድ ትታጠብ ከዛ በኋላ ብታደርግ ይመረጣል ነው እንጂ ግደታ የለባትም ብለዋል ትታጠብ የሚለውን የተለያየ መልስ ያው ለስቲህባብ ነው ጥሩ ነው ማለታቸው ነው ወይም ለመጀመሪያ ጊዜ ማለታቸው ነው የሚለውን ሁክም ሰጥተዋል ምክንያቱም ወማ ጀዐለ ዐለይኩም ፊ ዲን ሚን ሐረጅ ነው በየወቅቱ ታጠብና ትስገድ ማለትም ከባድ ነው። ለሶስት ወቅት የሚሆን <clears throat> ታጥባ ትስገድ ማለቱ ከባድ ነው ነው። እንግዲህ እዚች እናቆማለን። ሀዲሱም ረጅም ነው የሚመጣው። የሀይድ ጉዳይም ሰፋ ያለ ሰዓት ፈልገዋል። ያለሁበት ቦታም እየዘጉበኝ ነው። ጥያቄዎች ብቻ አስተናግዳለሁ ኢንሻአላህ።